ይህ ክፍል አምስት የፊቅህ ትምህርት ነው ብስምላህ ራሕማን ራሒም الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ود بروغراماتشن تكتاتاوش السلام عليكم ورحمة الله وبركاته بارك الله فيكم በያዝነው ደርስ ውስጥ ባለፈው ደርሳችን ኪታቡ ጠኋራን ነው እያየን ያለ ነው። የመጀመሪያውን ባብ ነው። እሱም አልሚያህ ስለ ውሃ ነው። አቅሳሙል ሚያህ የውሃ ክፍሎችን እያየን ነው። ባለፈው በሁለት እንደሚከፈል በሶስት እንደሚከፈል የዑለማዎችን ኪላፍ አይተን ማስረጃ ያደረጉትን በሁለት ይከፈላል ያሉትም የተጠቀሙትን ማስረጃ በሶስት ይከፈላል ያሉትም ዑለማዎች የተጠቀሙትን ማስረጃ በማየት ግንዛቤ ለመጨበጥ ሞክረናል። ዛሬ የምናየው አልመባሐፍ ሳሊስ አልማኡን አልማኡን ነጅስ ነጃሳ ስለሆነ ውሃ ይሆናል። በመጀመሪያ ደረጃ ታሪፉን እናያለን። ከዛ ሁክሙን ነው ቀጥለን የምናየው። ሌሎችንም አርእስቶች እናያለን። አልማኡን ነጅስ የምንለው ሁወ ማ ተገየረ ቢነጃሰትን بحيث يتغير بها طعمه أو لونه أو ريحه አንድ ውሃ ተነጅሷል የምንለው ከሶስት ነገሮች ባንዱ ከተቀየረ ነው ከሶስት ነገሮች ባንዱ ከተቀየረ ነው አንደኛ ጣዕሙ ከተቀየረ ጣዕሙ ከተቀየረ ውሃ የራሱ የሆነ ጣዕም አለው፣ ይታወቃል። ያን የሚቀይር ነገር ተከስቶ ያን ከቀየረ ያ ውሃ ተነጅሷል እንለዋለን። ተነጅሷል እንለዋለን። ይህም ታዳ ዝም ብሎ ማንኛውም ነገር ገብቶበት ለምሳሌ ሎሚ ሎሚ የሚል ጣዕም ወይም ደግሞ እንትን ካለው ጥፍጥናው እንደዛ ከሆነ ያ ውሃ ተነጅሷል አይደለም የሚባለው። መልኩ ነው የተቀየረው፣ ጣዕሙ ነው የተቀየረው። ነገር ግን በነጃሳ ነገር አይደለም የተቀየረው። ሶ ተቀይሯል የሚል ድምዳሜ ተነጅሷል የሚል ድምዳሜ የምንሰጠው በገባበት ነጃሳ አማካኝነት በሶስቱ በአንዱ ከተቀየረ ነው እንጂ ማንኛውም ነገር ገብቶበት ጣዕሙን ስለለወጠው አይሆንም። ስለዚህ ማተገየረ ቢነጃሰቲን ነው የምንለው። በገባበት ነጃሳ አማካኝነት ጣዕሙ መልኩና ሽታው ከተቀየረ ነው። ሽታው ከተቀየረ ነው። ይሄ የታወቀ ነገር ነው ማለት ነው። ውሃ በተለያዩ ነገሮች ይቀየራል። ግን ተነጅሷል የሚል ድምዳሜ የምንሰጠው መቼ ነው? ነጃሳ ገብቶበት በገባበት ነጃሳ አማካኝነት እነዚህን ሶስት ባህሪያቶች ካመጣ ነው። አንዱ መልኩ ከተለወጠ፣ ጣዕሙ ከተለወጠ እና ሽታው ከተለወጠ ያን ውሃ ተነጅሷል እንላለን። ነጃሳን የሚል ስም ያገኛል ማለት ነው። ሁክሙ አልማኢ ነጅሲ ነጃሳ የሆነ ውሃ ደግሞ ሁክሙ ምንድን ነው? ሸሪያ ምን ይለዋል? ላ ተጁዙ ጠሃረቱ ብልማኢ ነጅሲ ነጃሳ በሆነ ውሃ ነጃሳ በሆነ ውሃ ጠሃራ አይቻልም። ነጃሳ የሆነ ውሃ ጠሃራን አያመጣም። ውዱእ ልናረግበት አንችልም። እንደዚሁም ውስልም ልናረግበት አንችልም ማለት ነው። አደሊሉ ማስረጃው ምንድን ነው? ነቅለል እጅማ አላ ዛሊከ ዑለማዎች በዚህ ጉዳይ ላይ እጅማ አለ። እብኑል ሙንዚር ይሄን ዘግቦታል። ወብኑ ሌሎችም ሼኮች አስፍረዋል የዑለማዎችን እጅማ። በዚህ ስር የምናያቸው አልማኡል ሙክተልጢ አውል ሙተገይሪ ቢነጃሰቲን በነጃሳ የተበከለ ወይም የተቀላቀለ ውሃ ኢዛ ተገየረ ልማኡ ቢነጃሰቲን አንደኛ ይሄ ነው አልማኡ አልከሲሩ ኢዛ ለቅየ ነጃሳ الماء الجاري إذا وقعت فيه نجاسة الماء القليل إذا لقي نجاسة فلم يتغير المتغير ب بمجاورة النجاسة تطهير الماء المتنجس እነዚህን ነጥቦች አንድ በአንድ እናያለን በዚህ ስር ማለት ነው አንደኛ ኢዛ ተገየረ ልማኡ ቢነጃሰትን በነጃሳ ነገር ውሃ ከተቀየረ ኢዛ ለቅየ ልማኡ ነጃሰቱን ፈገየረት አህደ አውሳፊሂ ምን ጣዕምን አው ለውንን አው ራኢሐትን ፈሁወ ነጅሱን ነው ቅድም እንዳልነው በነጃሳ ገብቶበት ከሦስቱ አንዱን ከለወጠ ቀሊለን ካነ ኦ ከሲረን ብዙም ይሁን ትንሽ ከለወጠው ያ ውሃ ነጃሳ ነው የሚሆነው ይሄ ኢማም ሻፊዒ እብኑ ልሙንዝር ወብኑ አብድልበር ወብኑ ቁዳማ ወብኑ ቴሚያ ብለዋል አልማኡ ልከሲሩ ኢዛ ለቅየ ነጃሳ ብዙ ውሃ ከሆነ ደግሞ ነጃሳ ከገባበት إذا كان الماء كثيرا مستبحرا فإنه لا ينجس إلا بتغير የመጀመሪያው ነጃሳ ገብቶበት ፈገየረት ብለናል ከቀየረው ነው ከሶስት በአንዱ ይሄኛው ሁለተኛው ደግሞ ውሃው ብዙ ነው ነጃሳ ገብቶበት ነጃሳ ገብቶበታል ውሃው ግን ብዙ ነው ይሄ ሲሆን ፈኢነሁ ላ የንጁሱ ኢላ ቢተገዩሪን ካልቀየረው በስተቀር ውሃው አይነጅስም ነጃሳ ስለገባበት ብቻ አይቀይርም ነው ይሄም እጅማዕ አለ የዑለማዎች እጅማዕ አለበት ሦስተኛው አልማኡ ልጃሪ ኢዛ ወቅዓት ፊህ ነጃሰቱ ፈሳሽ የሆነ ወራጅ የሆነ ውሃ ማለት ነው የሚፈስ ኢዛ ካን ልማኡ ጃሪያን ወወቅዓት ፊህ ነጃሰቱ ፈላ የንጁሱ ኢላ ቢተገዩሪ وهذا مذهب الجمهور እስካልተቀየረ ድረስ ውሃው አሁንም ቢሆን አይነጅስም ነው ይህ ሐነፊው ማሊኪ እንደዚሁም ሻፊእያዎችም በሌሎች በሌላ አባባላቸው ይሄን ደግፈዋል ጠይብ ማስረጃቸው ምንድን ነው عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم لا يبولن أحدكم في الماء الدائم الذي لا يجري ثم يغتسل فيه በሚፈስ ወይም በወራጅ ውሃ ውስጥ አንዳችሁ ስንቱን አይሽና አሉ ፍልማ ራ ዳኢም አለዚ ላ የጅሪ ያኒ ወራጅ ሳይሆን በማይፈስ ውሃ ሀይቅ ማለት ነው አንድ ቦታ ተሰብስቦ በሚቀመጥ ውሃ ውስጥ አይሽና አሉ ከዛም ደግሞ አይታጠብ ሽንቱን እዛ ውስጥ ሸንቶ እዛ ውስጥ መታጠብ ስለማይቻል ማለት ነው። ይሄን ማስረጃ ያደረጉት ነቢ ስለ ላሁ ለ ወሰለመ ፈረቀ በይነ ዳኢሚ ወልጃሪ የሚፈስ ውሃንና የማይፈስ ውሃን ነቢዩ ስ ሰለም ለይተውታል። ፊ ናህየትን ልእክትሳሊ ወልበውል ፊ በሌላ መንገድ ማለት ነው። ይሄ ክልከላ የተከለከለው በማይፈስ ውሃ ውስጥ ነው። በሚፈስ ውሃ ውስጥ ቢሆን ያ ከሆነ ደግሞ ለምሳሌ በማይፈስ ውሃ ውስጥ ሸንቶ በዛው መታጠብ ስለማይበቃ ውሃው አልፈሰሰም ይነጅሳል የሚለውን ሰጠ ነው። የሚፈስ ውሃ ቢሆን ግን ይዞት ሊሄድ ስለሚችል ነው። ስለዚህ ከሀዲሱ አዲሱ የሚሰጠው ግንዛቤ ይህንን ነው ነው እነል አስለ ጠሃረቱ ልማኢል ፈሳሽ ውሃ በመሰረቱ ንጹህ ነው። ወኢዛ ለም ያኒ ቱገይርሁ ነጃሰቱ ፈላ ወጅሀ ሊነጃሰት ይሄ ያኒ የገባበት ነጃሰ መልኩን ወይም ከለሩን ወይም ደግሞ ምንድን ነው ጣዕሙንና ሽታውን ካልቀየረው በስተቀር ያ ውሃ ተነጅሷል ለማለት የሚያስችል ነገር የለም ነው። የሚያስችል ነገር የለም ነው። ስለዚህ በእነዚህ ነጥቦች እነልማ አልጃሪ በመጅሙዕ ይሄ አክሰሩ ሚነል ቁለተይን ነው የሚፈስ ውሃ ከቁለተይን የበለጠም ነው። ቁለተይን ውስጥ ደግሞ የገባ ነጃሳ አይነጅሰውም ብለዋል። ይህ ሀዲስም አለ ማለት ነው። ጠይብ ሌላኛው አልማኡል ቀሊሉ ኢዛ ለቅያ ነጃሰተን ፈለም የተገየር ትንሽ ውሃ ይሆንና ነጃሳ ገብቶበት ያልተቀየረ ከሆነ አልማኡል ቀሊሉ ኢዛ ለቅያ ነጃሰተን ፈለም የተገየር ላ ነጃሳ አይሆንም ይሄ መዛሀቡ ልማሊክያ ወዛሂርያ ወብህ ቃለት ጣኢፈቱ ምን ሰለፍ ያኒ ይሄ የኢማሙ ማሊክ መዛሀብ ነው ዛሂርያዎችም ይሄ ነው ይላሉ ሰለፎችም ከሰለፎችም ያሉ አሉ ወሆ ሪዋየቱን አን አህመድ በሌላ ሪዋያ ኢማሙ አህመድም ይጋራሉ በርካታ ዑለማዎችም ይህን ነው ይላሉ ማለት ነው ሼክ ልእስላም ብኑ ቴሚያም ሸውካኒም ወሰንአኒ ብኑ ባዝ ሼክ ብን ዑሴሚንም ይህንኑ ይደግፋሉ። ውሃው ትንሽ ሆኖ ነጃሳው ገብቶበታል፣ ግን አልቀየረውም። ስለዚህ ያ ውሃ ተነጅሷል ለማለት አይቻልም ማለት ነው። ያ ነጃሳ ነክቶት ብናየው ብናየውም ተነጅሷል ብለን ያን ውሃ እንድንሸሽ መንገድ አይከፍትም። ምክንያቱም ዋንዘልና ሚን ሰማይ ማአን ጠሁራ ይላል አላሁ ስብሓነሁ ወተዓላ ከሰማይ ንጹሕ የሆነን ውሃ አወረድን ይላል። ውሃ በመሰረቱ ንጹሕ ነው ማለት ነው እነልማ ኢዛ ለም ተተገየር አውሳፍሁ ፈሁወ አላ ጠሁርየትህ ነው። ካልተቀየረ በቃ ጠሃራ ላይ ነው ያለው። ቀሊለን ካነ አው ከሲረን ትንሽ የሚሆን ብዙ ፈላ የዙሉ አንሁ ሀዘ ልወስፉ ኢላ ቢብርሃንን በማስረጃ በግልጽ ባልታየ ነገር ማለት ነው። ይሄ ወስፉ እንትን ልል አይችልም። ጠሃራ ነው ከምለው አንስተን ነጃሳ ነው ማለት አንችልም። አዎ ለዚህ ሌላው አላሁ ስብሓን ወተላ ፈለም ተጅዱ ማእን ፈተየመሙ ይሏል ይሄም ማሰጃ ያደረጉት ለማችሁ ውሃን ካላገኛችሁ ተየሙም አድርጎ የሚለውን አነ ሀዘ ልማ አለዚ ወቃት ፊህ ነጃሰቱ ወለም ትገይርሁ ባቂን አላ ሲፈቲህ አለቲ ከለቀሁ ላሁ ተዓላ አለይሃ ጣዕመን ወለውነን ወራኢሃን ነጃሳ ቢገባበትም እስካልተቀየረ ድረስ ማለት ነው አላህ በከለቀው በፈጠረው ሲፋ ወይም ባህሪው ላይ ነው ያለው ማለት ይቻላል ነው ስለዚህ ይሄን ውሃ ጥለን ወደ ተየሙም መሄድ አንችልም ነው። ከሱናም عن أبي سعيد الخدري رضي الله عنه أن النبي صلى الله عليه وسلم قال إن الماء طهور لا ينجسه شيء وها نصه ነው ምንም አይነት ነገር ነጃሳ አያረገውም ብለዋል። ይሄ ማለት أن هذا عموم لا يخرج منه شيء إلا إذا تغير بنجاسة ይሄ እንግዲህ ጥቅላዊ የሆነ ማስረጃ ነውና አንድን ነገር ነጃሳ ነው ብለን ለመውጣት ማየት አለብን። فإنه يكون حينئذ نجسا بإجماع أهل العلم يزان جزين ونجاسة ميونو أونجن من ما نتنقر سعناي نجاسة لنلو أنجرم أن علة النجاسة الخبث فمتى وجد الخبث في شيء فهو نجس خبث يون نجاسة نقر عند قرب كتغني يا نقر نجاسة يونال ومتى لم يوجد فليس بنجس يا نقر قال تغني نجاسة ما فالحكم يدور مع علته وجودا وعمدا ስለዚህ ብያኔዎች ደግሞ ሸሪዓዊ ድንጋጌዎች ደግሞ የዛ ነገር መኖር አለመኖር ጋር አብረው የሚሄዱ ናቸው ወላ ዩሕከሙ ብነጃሰቲ ኢላ ኢዛ ውጅደት አይኑሃ ራሱ ያ ነገር ከሌለ በስተቀር ነጃሳ አለ ብለን ሑኩም ወይም ብያኔ መስጠት አይቻልም ፈኢዛ በቅየ አልማኡ ጠሁረን ውሃው ጠሃራ ሆኖ ሳለ አላማ ሁወ አለይህ ፈኢነሁ ላ የጁዙ ሰልብሁ ወስፍሁ ወስፍሁ ወስፍሁ ልአስልይ بمجرد tuhmit ተነጁሲ ለሙጀረድ ሙላቀ ነጃሳ አግኝቶታል በሚል ምንም አይነት ማስረጃ ልናቀርብ በማንችለው መልኩ ባልታየ ነገር በጥርጣሬ ብቻ ውሃው ላይ ቱህማ ወይም ደግሞ ይሄ ገብቶበታል ነጅሷል ተነጅሷል በሚል ብቻ ውሃውን ከጦሃራነቱ ማንሳት ተገቢ አይደለም ነው። ሌላው አልሙተገይሩ ቢሙጃወረት ነጃሰቲ ከነጃሳ ጋር ብቻ በመሆኑ በመጎራበቱ ብቻ የሚነጀስ የውሃ አይነት طيب إذا تغيرت رائحة الماء بمجاورة النجاسة نجاسة أتقب مهون بيتشا بشتاو بيكأير فإنه لا يسلبه وصف طهرية الطهرية طهارة كمهون أي وقدمنه نص على هذا الجمهور المالكية والشافعية والحنابلة እነዚህ ሶስቱ ዑለማዎች አብዛኞቹ ማለት ነው ይህም ብለዋል وحكي عدم الخلاف على ذلك وذلك لأن ما تغير بمجاورة لا عن مخالطة ምክንያቱም ይሄ በጉርብትና አብሮ አጠገቡ ብቻ በመሆኑ ሽታው ተጋባበት እንጂ ውሃ ውስጥ ገብቶ ውሃ ውስጥ ተቀላቅሎ አይደለም ሽታውን ያመጣው ስለዚህ ይሄኛው ደግሞ ላ ዩአሲሩ ፊ ፊልማ በዚህ ውሃ ላይ ምንም አይነት ተጽዕኖ አያሳርፍም ነው ሊአደሚ ኢንቲቃሊ አይን ነጃሰቲ ኢለይህ ምንም ነጃሰው በራሱ ውስጡ አልገባምና ነው። በዚህ መሰረት ያ ውሃ ነጃሳ ነው አይባልም። ጠይብ ሌላው ስድስተኛው ነጥብ ተጥሂሩ ልማኢል ሙተነጅሲ የተነጀሰ ውሃን ማጽዳት መታዛለ تغير الماء النجس بأي وسيلة كانت ولو بالطرق الحديثة فقد طهر ولا فرق في ذلك كله بين القليل والكثير وهذا مذهب مالك في الجملة وهو اختيار ابن حزم والشوكاني وابن باز وابن أثيمين وبه صدر قرار المجمع الفقهي التا مجمع الفقهي التابع لرابطة العالم الإسلامي የተነጀሰ ውሃ ከተለወጠ ነጃሳው ከውስጡ የሚጸዳ ከሆነ የሚወጣ ከሆነ በማንኛውም መንገድ በዘመናዊ ቴክኖሎጂንን በመጠቀም የሚሆን ያ ውሃ ጸዳ ነው የሚባለው፣ ንጹህ ሆኗል ነው የሚባለው። ወላ ፈርቀ ፊ ያኒ ውሃው ብዙም ይሁን ትንሽ ምንም ችግር የለውም ነው። ይሄ ኢማሙ ማሊክ መዝሀብ ነው። በአጠቃላይ ብዙ በርካታ ሼኮችም ይህም ብለዋል ሼክ ልእስላም እብኑ ሀዝም ሸውካኒ እብን ባዝ ሼክ ብን ኡሴሚን እንደዚሁም መጅማዕ አልፍቅህ አልእስላሚ የሚባለው ተቋም እንደዚሁ መካ ላይ የሚገኘው ማለት ነው ብሏል ለምን አንደኛ أن الحكم إذا ثبت لعلة زال بزوالها ያንውሃ ተነጅሷል የተባለበት ምክንያት ነጃሳ በመግባቱ ስለሆነ ነጃሳው ከውስጡ መውጣቱ ደግሞ ሲረጋገጥ ውሃው ወደ ቦታው ተመልሷል ማለትን ያሰጣል ነው። ወልሑክሙ ቢነጃሰት ልማኢ የዱሩ ዓላ ማዕናሁ ውጁደን ወአምደን ነው። ቅድም እንዳልነው በመኖርና ባለመኖሩ ነው ሁክሙ የሚቀያየረው። ነገሩ አለ ነጃሳ ይባላል፣ ነገሩ ወጣ ጠኋራ ይባላል ማለት ነው። ፈሐይሱ ውጅደት ነጃሰቱ ሰበተት ውሃ ነጃሳ ካለ ነጃሳ ነው ይሄ ውሃ የሚል ሑክም ይሰጠዋል። ምንም ችግር የለውም። ሐይቱ ዛለት ቢአይ ጠሪቀትን ካነት በማንኛውም መልኩ ይሁን ያ ውሃ ግን ከጸዳ ነጃሳ ከውስጡ መወገዱ ከተረጋገጠ ውሃው ንጹሕ ነው ነው የሚባለው። ኢላው ምንድን ነው? የዱሩ ያኒ ሑክሙ ከኢላው ጋር ነው የሚሄደው። ምክንያቱ ከተወገደ ያው ነው ተወገደ ነው የሚባለው። أن العين عين النجاسة إذا استحلت صفتها بطل عنها اسمها الذي به ورد ذلك الحكم فيه نجاسة وعين ለምሳሌ የሆነ ነገር ይሄ ነጃሳ ነው የሚባል ራሱ ነጃሳ ነው የሚባል ነገር ከጠፋ ጭራሹ ከዛ አካባቢ ከጠፋ ማለት ነው አይኑ ራሱ ዛቱ ከጠፋ ያ ነገር ከላስ ነጃሳ አለ እዚህ ጋር ማለት አይቻልም ስሙ ራሱ ይለወጣል ከነጃሳነት ወደ ሌላ ነገር ይለወጣል ማለት ነው። እነዚህ ነገሮች ወሳኝ ናቸው። አልማኡል ሙክተለጢ ቢጠሃረትን ከጠሃራ ጋር የተቀላቀለ ውሃ ያኒ አልሙክተለጥ ቢጣሂሪን ገይሪ ሙማዚጅን እንደዚሁም አልሙክተለጢ ቢጣሂሪን የሽቁ ሰውን ልማኢ አንሁ እንደዚሁም አልሙተገይሩ ቢሞክሲ በቆይታ ነው ሌላው አልሙተገይሩ ቢሚልሒ እንደዚሁም ሑክሙ ጠሃረቲ ያኒ ከእነዚህ ውሃዎች ውስጥ ማለት ነው ብነቢዝ ማጽዳትን በተመለከተ እንሻ አላህ በሚቀጥለው ደርሳችን ስለዚህ ውሃዎች ሙክተጥ ከጠሃራ ጋር የተቀላቀሉ ውሃዎችን ሑኩም አንድ በአንድ በማየት ቀጣይ ደርሳችንን እናያለን የዛሬውን በዚሁ እናበቃለን ወብላሂ ተውፊቅ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ